ዮናታን ዘኪሮስ ለምን ሞተ? የአስራ ዘጠኝ አመት ልጅ ነበር። ህይወትን ገና ሀ ብሎ ጀመራት ጀመራት እንጂ አልጨረሳትም። ለመጨረስ ቀርቶ እንደውም አላጋመሳትም። የኑሮ ውድድርና ፋንታ ስባ ያመጣችው ሀገር አሜሪካ ነበር። ሰፊዋና ታላቋ አሜሪካ ዮናታንን ለመሰሉ ወጣቶች የመሻሻልና ወደሚቀጥለው የህይወት ምዕራፍ ለመሸጋገር ረጃጅም ቅርንጫፎች ቢኖሯትም ረዳት ከማጣት በቂ መረጃ ካለማግኘት ጥሩ መካሪ አለማጋጠምና ተያያዥ በሆኑ ምክንያቶች አሜሪካ አውደ ብርሃኗን ሳይሆን ጨለማዋን የምታጋራቸው የዛኑ ያህል ብዙ ናቸው። የዛሬ የ Ethiopian This Week ወይንም ኢትዮጵያን በዚህ ሳምንት እንግዳችን በአሜሪካ ቆይታ ወቅት ረዳትና ደጋፊ በማጣት ራሱን በራሱ ህይወቱን ስለ ቀጠፈው ወጣት ታሪክ የሚዳስስ ይሆናል። ይህንን ወጣት የፊልም ፕሮዲሰርና ዳይሬክተር የሆነው በአንድ ወቅት የኢትዮጵያ በዚህ ሳምንት እንግዳችን የነበረው ዘካሪያስ ግዛው ወይንም ዛክ በቅርብ ያውቀዋል። ከዛክ ጋራ ስለ ወጣቱ ሁኔታና ችግር ስላለፈበት ውጣ ውረድ ዛክ ራሱ ይህንን ወጣት በምን ሁኔታ እንዳገኘውና ለምንስ ወጣቱ እንደዚህ አይነት መመለሻ የሌለው ውሳኔ ሊወስን እንደቻለ አብረን እንወያያለን። ዛክ በቅድሚያ ጥሪያችንና ክብረ የኢትዮጵያ ቤት ሳምንት እንግዳችን ስለሆንክ በጣም እያመሰገንኩኝ በቅድሚያ ጌታውን እንግዲህ ቅርታ በጣም ለምን ጌታውን እንደምል አላቅም ዮናታን ማለት ነው ህይወቱ ከማለፉ በፊት ታውቀዋለህና እንደው ምን አይነት ወጣት ነበር? በዚህ ብንጀምር። ዮናታን እንግዲህ ሳውቀው እኔ ሎስ አንጀለስ እየኖርኩ ነው የማውቀው። ገና የአስራ አምስት አመት ወጣት ልጅ ሆነው ከጓደኞቹ ጋር አርበኞች የሚል እንትን ነበራቸው የሙዚቃ ባንድ ነገር ነበራቸው። የባህልን ዘፈን ወደ American culture ከ Western ጋር እየቀላቀሉ እንደ ራፕ ምናምን ያደርጉ አማርኛውን ይዘፍኑ። በዛ ጊዜ ቪዲዮ እንድሰራላቸው እኔን ያናግሩ ነበረ እና approach ምናምን አድርገውን በዛ በዛ ነበር የማውቀው እና ከዛ በኋላ ያው ዮናታን ያው ጥሩ ልጅ ነበረ። እኔ ሳውቀው በጣም የአስራ አምስት አመት ልጅ ሆኖ ሳውቀው በጣም He was good boy። ያው እንግዲህ የሚቀጥለው ያገኘሁት ከአራት አምስት አመት በኋላ ወደ እንትን ነው ዋሽንግተን ዲሲ Nine Street ተብሎ የሚጠራው እዛ ጋር ደግሞ ከአራት አመት በኋላ ያው የላዩ ላይ አንገቱ ላይ box አድርጎ homeless help የሚል እንትን box አድርጎ ሳየው በጣም ደነገጥኩ። ሮጦ መጥቶ አናገረኝ። ከዛም በኋላ በቃ ደንግጬ ነው የምችለውን ገንዘብ ሰጠሁት። አንገቱ ላይ ያደረገውን ምንድን ነው ብዬ ምናምን ጠየቁት። ያው ወደ ዋሽንግተን ዲሲ መጥቶ ያሳርፈኛል የሚለው ሰው ሊያስጠጋው ስላልቻለ በአጋጣሚ ሳያስበው ያው ሆምለስ ሆነ። ያው ጎዳና ላይ ወደቀ። በጣም ደነገጥኩ። ብር ሰጠሁት፣ የምችለውን ሰጠሁትና ሄድኩኝ። ግን በቃ ከዛ በኋላ ምንም ቤቴም ገብቼ መተኛት አልቻልኩም። ምክንያቱም ሲያሳየኝ በጣም winter time ነበረ እና ጊዜው በጣም ብርድ ነበር። የት ነው የምትተኛው ስለው ያው የሆነ አሳየኝ፣ የሆነ እንትን ውስጥ ነው የ trash can ማስቀመጫ፣ እዛ ጋር ነው የምተኛው ሲለኝ በጣም ልቤ ተሰበረ። በጣም ብርድ ነው ከዛ ቤት ሄጄ መተኛት አልቻልኩም። ተመልሼ ወጥቼ ስፈልገው ስፈልገው ላገኘው አልቻልኩም። ተመልሼ ወደ Nine Street ዋሽንግተን ዲሲ መጥቼ ስፈልገው የዛኑ ቀን ማለት ነው የዛኑ ቀን ነው እና አልቻልኩም። በሁለተኛው ቀን እንደገና ሄጄ ነው ፈልጌው ፈልጌው ፈልጌው ቁጥሬን እና ነው ስሜን ቁጥሬን ምናምን ትቼ እዛ አካባቢ ለሚያዩት ሰዎች ሰጠው። ወዲያው ትንሽ እንደሄድኩኝ ትቼ ደወለልኝ። ሄጄ ያገኘሁት በቃ ብዙ ነገር ነገረኝ። ያመሀል ምናምን ይሉኛል ምናምን ብሎ የሜዲካል ወረቀት አሳየኝ ምናምን እና የዛን ዕለት ማታ አብረን አመሸን ነው አብረን ምሳ በላን ምናምን አብረን አመሸን እና ሞቴል ወስጄ ሞቴል ከፍዬ እዛ አሳደርኩት። ከዛ በሚቀጥለው ሌሊት አሚን ጠዋት ይዤው ሄጄ ሆስፒታል ምናምን አሳየሁት። ያው ያመሀል ምናምን ይሉታል ዶክተሩ እንዳለው አንደኛ ያው የመጀመሪያ ቀን ያው እንቅልፍ በጣም ችግር ነበረበት። ተኝቶ አያውቅም እና አንዳንድ መድኃኒቶች መከታተል ነበረበት ለጊዜው። ያው ዮናታን እንደ ማንኛውም እንግዲህ ሰው በእድሜው አጥፍቶ ነበረ ማለት የማይሆን ነገር ውስጥ involve አድርጎ ነበረ። ግን በዛው መቆየት የሚፈልግ ልጅ ሳይሆን መውጣት የሚፈልግና ማንም ሊያግዘው ያጣ ሰው ነበረ እና በዛ ሰዓት እኔ ቤቴ የወሰድኩት በቃ ከሆስፒታል በኋላ ቤቴ ያው ለሀያ ዘጠኝ ቀን ያህል እኔ ቤት አደረ። እኔ ቤት ቆየ። ስራ ፈለግኩለት ምናምን ያው ጓደኞቼም እየረዱኝ ያው የምንችለውን እያደረግንለት ጓደኞቼ እያገዙኝ ስራ አገኘለት። Full time ተቀጥሮ ስራ ገባ። በቃ ሰው ሆነ፣ ተለወጠ፣ ተቀየረ፣ ራሱን በደንብ ቀየረ። Full time ስራ ገብቶ በሰዓቱ ገብቶ በሰዓቱ ይወጣል እና ብዙ ትምህርት ቤትም ለመማር አሁን እንደውም ፎል ሴሚስተር ላይ ለመጀመር ነበረ ሞንጋመሪ ካሌጅ ያ ነበር ፕላን የተደረገው። በቃ በዛ እንትን ውስጥ በጣም ጎበዝ ልጅ ነው። መውጣት የሚፈልግና ለሌላው example መሆን ሁሌ የሚለው ለጓደኞች example መሆን ጥሩ ምሳሌ መሆን እፈልጋለሁ እያለ ሁሌ ይል ነበር። ከኔ ጋር ፊልም ስሰራ ፊልሜ ላይ ትንሽ እንደውም ትንሽ part ሰጥቼው ተጫውተዋል። actor መሆን ይፈልጋል፣ መስፈን ይፈልጋል። በቃ ህይወቱን መቀየር የሚፈልግ ሰው ነበረ። በጣም የሚገርም ታሪክ ነው። በጣም ነው የሚገርመው። እንግዲህ ሎስ አንጀለስ እያለ ታቀው ነበረ። ከዛ በኋላ ከሎስ አንጀለስ ከመጣ በኋላ ከአምስት አመት በኋላ ዋሽንግተን ዲሲ ነው ያገኘኸው የሆነ የባህሪ ለውጥ አየህበት ወይ? እንደው በባህሪ በኩል ምናልባት ከመቸገሩ ሌላ ምግብ ከማጣቱ homeless ከመሆኑ እንደዚህ እንደዚህ አይነት የውጫዊ ችግር ከመድረሱ ሌላ እንደ ውስጣዊ የሆነስ የመረበሽ ችግር እንደው ያለመረጋጋት ችግር ይታይበት ነበር ወይ? ዮናታን ያው የምታየው ችግር ላይ ስለነበረ በጣም የሚገርም ልጅ እሱ በጣም በጣም የሚያሳዝን ልጅ ነው። ሰው አይቶት የሚያልፈው ልጅ አነ አይደለም። በጣም ዲሴንት ነው ብታይ፣ በጣም ሰው ያከብራል፣ ሰው ይፈራል። በጣም ጥሩ ጸባይ የነበረው ልጅ ነው። በቃ ስለ እንደዚህ ከሰው መጣላት አይወድም። ከሰው ቀና በቃ ቸገረኝ ብሎ ሰው ይጠይቃል እንጂ እንትን አይልም። ባህሪ ምንም አይነት መጥፎ ባህሪ አላየውበትም። በእርግጥ ለምሳሌ ያጨስ ነበረ እና ያንን ማጨሱን እንኳን አቁም ብየው አቆመ። በጣም በቃ ተነስ፣ አቁም፣ እንደዚህ አድርግ የሚለው ሰው ነበር የሚፈልገው እና እኔ በጣም እንደ ወንድም ሆኜ እንደ ታላቅ ወንድም ሆኜ በጣም በጣም በቃ ስመክረው ስናገረው አንድ ጊዜ እንደውም አታጭስ ብየው ሁሌ ነግሬው እሺ ብሎ አቁሞ አንድ ቀን ተደብቆኝ አጭሶ በቃ በጣም በጣም የገረመኝ ነው ልክ ሲያጨስ አግኝቸው በእርግጫ መታሁት። በጣም ተናድጄ እንደ ታላቅ ወንድም ነው ባህላችን ነው እና እንዴት ያደርጋለሁ ብዬ ስመታው በጣም በቃ ይቅርታ ዛክ ይቅርታ ይቅርታ ምናም ብሎ እና በጣም የገረመኝ ምንድን ነው ነ ጎረምሳ ነው ምን አገባ ምና መጣላት ይችላል ምን ይላል ግን በጣም humble በቃ የዋ እንደሆነ የምታውቀው በጣም አጥፍቻለሁ ይቅርታ ምናም ብሎ ነው በቃ ሲሽቆጠቆጥ ነው ያየሁት እና በጣም በጣም ጥሩ ልጅ ነው እና ዮናታን አየ እኔ ወደ ወደ ሎስ አንጀለስ ሄዶ የሞተበት አንደኛው reason ኑ ያው እሱ በቃ እዚህ ሲሻሻል ጊዜ በአጋጣሚ እኔ ነው emergency ነበረብኝ ሆስፒታል፣ እዚህ ኦፕራሲዮን ማድረግ አለበት ሲሉኝ ቤተሰቦቼ እዛ ስለሆኑ እዛ ገብ እዛ ሄጄ ቤተሰቦች አጠገብ እዛ ስላሉልኝ እዛ እነሱ ጋር ሆናለሁ ብዬ ልሄድ በምንበት ሰዓት አላመነኝም። ለሁለት ለሶስት ሳምንት ሄዳለሁ ስለው እኔ በቃ በዛው ምቀር መስሎት ፈራ እና please ከአንተ ጋር ነው የምሄደው እዛ ሄዳለሁ እዛ ሄጄ ህይወቴን አስከግድ የለም ብሎ promise አረገልኝ እና አሴል ነው አትሄድም፣ እዚሁ ሁን፣ እዚሁ ነው የሚሻል፣ እዛ ከተመለስ እንደገና አይ በቃ እሱ በፍጹም ብሎ እንደውም ለተወሰኑ ቀናቶች አኮረፈ። መጨረሻ በቃ የምሰራበት office ድረስ መጥቶ ለመነኝ ከዛ እሺ ብዬ በቃ ተስማምተን በአንድ plane አንድ ዜና አንድ ትኬት ቆርጬ ነው አብረን ሄድን። እዛ ስደርስ እኔ በቀጥታ ወደ ሆስፒታል ገባው። ከሆስፒታል ስወጣ ላገኘው አልቻልኩም። ከዛ አንድ ቀን ከአንድ ጓደኛዬ ጋር ማታ እየነዳን መንገድ ላይ ያገኘሁት እና በጣም ደነገጥ። ምን ታደርጋለህ ስለው አይ ያስጠጋኛል ያልኩት ሰው አላስጠጋኝም። ያው couple of days ነው ለተወሰኑ ቀናቶች ውጭ ነው ያደርኩት አለኝ። በጣም አሳዘነኝ። በጣም ተናደድኩኝ። ነግሬህ ነበር አልኩት። ሞቴል አሳደርኩት። next day እኔ flight ነበረኝ ወደዚህ መጣው። ወረቀቶቹን የእሱን አንዳንድ ነው ከመንግስት እርዳታም እንዲያገኝ ሰው እንዲረዳ ለአንዳንድ ሰዎች ሰጠሁት እና ወዲህ መመለስ flight ኤ ስለደረሰ ተመለስኩኝ። እዚህ መጥቼ ያው ዮናታን መልሶ homeless እንደሆነ ይደውልልኛል። በጣም የተጨነቀ ስልህ ረዳት ያጣ ልጅ ነው። ረዳት አጥቶ የሞተ ልጅ ነው እና በጣም በጣም መለወጥም እንደዚህ ተስፋ ተስፋ የሚያስቆርጡ ሰዎች ብዙ አሉ። የራስ ልጅ እንኳን ወልዳው ተስፋ ያስቆርጣል የሆነ ቦታ። ዮናታን ግን እኔ ስጋ ዝምድና ያለውም ግን ተስፋ የሚያስቆርጥ ህይወቱ መለወጥ የሚችል ተለውጦም ስላየሁት በቃ የእሱ መሞት በጣም የጎዳኝና የቆጨኝ ነገር መለወጥ የሚችል ሰው መዳን የሚችል ሰው ሲሞት ያሳዝናል። እና እኔ በኋላ ላይ ከዚህም ሞኜ ሳንቲም አንዳንዴ ልክልታለሁ በቃ አይዞ September ላይ እመጣለሁ ምናምን ብዬው ሎስ አንጀለስ ሆነ ነው ማን ነው እዚህ ሆነ ወደ ሎስ አንጀለስ ነው የምትልክለት የነበረው? ቀራበኝ ሲል ምናምን እንደዛ ብዬ እና September ላይ ሄጄ ላመጣው promise አድርጌለታለሁ እና በዛ process ውስጥ እያለ ነው በቃ ነው ሎስ አንጀለስ ውስጥ ነው ይለምን ነበረ። በጣም ተቸግሯል። ልክ እዚህ homeless እንደሆነ እዛም ነበረ እና እኔም ያው የራሴ አንዳንድ ችግሮች ነበሩኝ። የራሴ ስራዎች ተጣድፍ ያለው የራሴን የምሰራቸው ነገሮች አሉ። ግን ሰፕቴምበር ላይ ቃል የለን ነበር እና ወደዛ ያው ከመሄዴ በፊት አንድ ቀን ደወለልኝ። ሀያ አራት ሰዓት በፊት ከመሞቱ በፊት ደውሎ ብር ጠየቀኝ። በቃ ነገ እልክልሃለሁ አልኩት። እሺ ብሎ ይጠብቅ ነበር። በሁለተኛው ቀን እንደላኩለት እርግጠኛ ለመሆን ደወለ። እኔ ደግሞ ሻወር ውስጥ ነበርኩኝ። አላነሳውም። ሶስት missed call ነበረ። ከዛ ወጥቼ አየውኝ። ወደ ወጥቼ ወደ ባንክ ነው ቁርስ በልቼ ምን ብዬ ጊዜ ወስጄ ወደ ባንክ ሴት ተደወለ ድጋሚ። ሌላ የሎስ አንጀለስ ቁጥር ነው እና ሁሌ የሚደውልበት አንድ አንድ ሰውዬ ቁጥር አለ በሱ ነው እና እሱም ነው ብዬ ብድግ ሳረግ ሰውየው ያው I have bad news for you ምናምን አለኝ። ምንድን ነው ስል ያው ጓደኛ ምናምን ዩበዲ ሀንግ ምሳፍ ራስን ሰቀለ ምናምን ሲለኝ በቃ ምንም ላምንም አልቻልኩም። በቃ እውነት አልመሰለኝም። በቃ በዛ ሰዓት ራሴን መቆጣጠር አቃተኝ። ዮናታን ለእኔ ነው እንደ ስጋ ወንድሜ የማየው ልጅ ነበረ። የሚሰማ ልጅ ነው፣ ወጣት ነው። አስራ ዘጠኝ አመት በጣም ነው በጣም ኤርሊ ነው give up ለማድረግ ተስፋ ለመቁረጥ የማውቀው በአይኔ ቤቴ እኔ ቤት ተኝቷል፣ አብረን በልተናል ተለውጦ ህይወቱን አይቼዋለሁ እና በጣም በጣም ነው የጎዳኝ። በቃ በጣም በሱ ሀዘን ተጎዳው እና እንደገና ደግሞ happen ያደረገው ነው ሰውየው እንደነገረኝ ማንም responsible ካልወሰደ ሬሳው እንደሚቃጠል ተነገረኝ። እዛ በጣም ተሰማኝ። የምችለውን ሁሉ ይዤ በቃ የሱን ፎቶ ይዤ ከአንዳንድ ጓደኞች ጋር ዲሲ በቻልነው ቦታ ሁሉ በቤተ ክርስቲያኖች ግለሰቦች፣ ቢዝነስ ያላቸው ንግድ ሰዎች ምናምን እየዞርን አንድ ብር አስር ብር ሀያ ብር እየጠየቅን ሬሳውን ለመላክ በስድስት ቀን ውስጥ ወደ አምስት ሺ ስድስት መቶ ብር collect አድርጌ ሰብስቤ ያንን ይዤ ወደ ሎስ አንጀለስ ሄድኩኝ። ሎስ አንጀለስ ሄድ የእሱ memorial service ነበረ። እዛ በቃ memorial service ተደርጎ ጓደኞች ዘመድ ምናምን መጥቶ ሬሳውን ወደ ኢትዮጵያ ወደ አባቱ ጋር ለመላክ ተችሏል። በጣም በጣም ትልቅ ነገር ነው። ትልቅ ስራ ነው። ዛክ ያረጋችሁት ነገር ይህንንም እንቅስቃሴ እኔም የማውቅ ነበረ። ብዙ ቦታም እየሄድክ ስጠይቅ አስታውሳለሁኝ። ሌላው ልጠይቅ የፈለግኩት ነገር እዛ ሎስ አንጀለስ ውስጥ Ethiopian community አለ? Ethiopian community community officially የለም፣ ግን አንዳንድ office ኦች አሉ community ናቸው ተብሎ Little Ethiopia ተብሎ የሚታወቃለ ያ የ Little Ethiopia እንትን I think በ community ተብሎ ነው የሚታወቀው። ይሄ ልጅ እርዳታ ሊጠይቅ ሄዷል፣ ወደዛ እዛ ሄዷል። አዎ እዛ ሄዷል። እዛ አካባቢ ያሉ ሬስቶራንቶችም አሉ። እነሱም እያንዳንዳቸውን ነው የሄደ። አንዳንዶቹ ያበሉታል፣ አንዳንዶቹ ያባረሩታል እና የሚችለውን አድርጓል። ግን ማንም ማንም understand ሊያደርገዋል ሊረዳው አልቻለም ነው ይሄ ልጅ አየ ከቤተሰብ የለም ጓደኛ የለም። እንግዲህ he belongs to Ethiopian community እንጂ Koreatown መሄድ አይችልም። ኮሪያ community መሄድ አይችልም። ቻይና ጋር መሄድ አይችልም። ላቲኖ ጋር መሄድ አይችልም። የሚገባው ማንነቱ ኢትዮጵያዊ ነው። ኢትዮጵያውያኖች ጋር ነው ሄደው። ግን እነኛ ደግሞ በዛ ሰዓት understand ሊያደርጉት አልቻለም። መርዳት አለመፈለግ ሳይሆን አንዳንድ ሰው ኃላፊነት መውሰድ አይፈልግም። አንዳንድ ሰው በቃ እንዲህ አይነት ሪስፓንስብል መውሰድ ስለማይፈልግ የሚፈልገውን የልቡን ማንም ሊረዳው አልቻለም። ማንም ቁጭ ብሎ ሊረዳው አልቻለም። እኔ ዮናታንን ልብስ ሰጥቻለሁ፣ አብልቻለሁ፣ አጠጥ ግን ከዛ የበለጠ የሰጠሁት ጊዜን ነው። ልቡን ነው ያዳመጥኩት። ቁጭ ብዬ እንደ ጓደኛ ነው ጊዜን ነው የሰጠሁት እና ጊዜ የሚሰጠው ሰው አላገኘም። እዛው ራሱን እንኳን ቢገድል እኮ ርቆ ሄዶ ራሱን አልገደለም። የገደለው እዛው ልትል ኢትዮጵያ የሚባል ስትሪት ላይ ነው። እዛው አበሻው ባለበት ሬስቶራንቱ ባለበት ጠዋት ላይ ተነስቶ ራሱን ያጠፋ ልጅ ነው። ጠዋት ላይ የሰው ልጅ ጠዋት ላይ ራሱን አያጠፋም። ጠዋት የሆነ አዲስ ቀን ነው። የሆነ ተስፋ የምታይበት ሰዓት ነው። ግን ሙጥጥ ሲልብስ ዘመድ፣ ጓደኛ፣ ቤተሰብ ሁሉ ነገር ካጠገብ ሲጠፋ ጠዋቱም ለአንተ ጨለማ ነው። ምንም አይነት ትርጉም የለውም። ለዮናታን ትርጉም አልነበረው። በሰበን ጥሪ ኢን ሞርኒንግ ተነስቶ ራሱን ያጠፋው ብዙ ጠዋቶች ለሱ ጨለማ ሆነውበታል። ማንም ፊቱን አዙሮ አይዞ አለው እንዲህ ልርዳ ብሎ ያለው ሰው ስለሌለ አማራጭ ስለመሰለው ራሱን ማጥፋት አማራጭ ነው ለህይወት በቃ ያ እረፍት ነው ብሎ ስላሰበ በ seven thirty in morning ራሱን አንቆ ገደለ ገርማል ዛክ እንደዚህ አይነት ጉዳዮችን ልጠይቀ የፈለግኩት እኔ ብዙ የ Ethiopian community ዎች እንዳሉ ሰማለሁኝ። በተለያየ አካባቢ እዚህ ዋሽንግተን ዲሲም አካባቢ የ Ethiopian community ዎች አሉ። እንደውም ከአንድም ሁለትም ሶስትም አሉ። አጋጣሚ ሆኖ አንተ ዮናታንን ስላወቅከውና በቅርብ ስላየኸው ይህንን ጉዳይ ልንወያይ ቻለን። ግን እንደዚሁ በየቤቱ ራሳቸውን የገደሉ ራሳቸውን ያጠፉ እንደዚህ ድምጻቸው አልተሰማ ብዙ ብዙ ኢትዮጵያውያን በሺዎች የሚቆጠሩም ሊሆኑ ይችላሉ ዲፕረስድ ሆነው ረዳታተው በየቤቱ በየአካባቢው ድምጻቸው ጠፍቶ በየሆስፒታሉ የተኙ ራሳቸውን የሚያጠፉ ይኖራሉ ብዬ ተስፋ አረጋለሁኝ። ይኖራሉም በእርግጥ ይህ አጋጣሚ ሆኖ ከዮናታን ጋር አንተ ና በእሱም በማግኘት ነው የእሱን ታሪክ ብዙ ሰው ሊሰማ ይቻለው አንድ ልጠይቅህ የምፈልገው ነገር የ community እንደው ምንድን ነው የ community ዋና ስራው የ community ተግባር ምን መሆን አለበት ትላለህ? እንደው ካለው ሁኔታ አንጻር እንደው ከተጨባጭ ሁኔታ አንጻር ስንመለከተው just from ground ስንነሳ ምንድን ነው የ Ethiopian community ማድረግ ያለባቸው ነገር? እንዴት ነው ሪቻውት አውት የሚያደርጉት እንደዚህ አይነት ወጣቶችን፣ ጎልማሶችን፣ ኢትዮጵያውያንን በአጠቃላይ community እንዴት ነው እንቅስቃሴው በምን አይነት መንገድ ነው ህብረተሰባችንን approach ማድረግ ያለበት ትላለህ? ካለው ሁኔታ አንጻር በመነሳት ማለት ነው። community ያው እንግዲህ community በየቦታው አለ፣ በየ state ቱ አለ፣ ቨርጂኒያ አለ፣ ሜሪላንድ አለ፣ ዲሲ አለ፣ እዚህ በምንኖርበትም አለ። community ው ስራ እየሰራ ነው ለሚብለው እየሰሩ ነው፣ ግን ከዚህም በላይ ይጠበቅባቸዋል። ብዙ መደረግ ያለባቸው ነገሮች አሉ። focus መደረግ priority፣ ቅድሚያ ሊሰጣቸው የሚገቡ ነገሮች አሉ። ለምሳሌ community ማለት በቃ መጀመሪያ ነው ለዛ ለተጠራበት accountable ለሚባለው community ተጠሪ መሆን ማለት ነው። በቃ አለውለት ማለት ነው እና በምንም area ነው specially በተቸገሩ ላይ ነው እና ሌሎች ነገር ላይ ነው focus ያደረጉት ቅድሚያ የሚሰጣቸው እነኚህ የተቸገሩ homeless ኦች I mean ጎዳና ተዳዳሪዎች፣ ዘመድ የሌላቸው ምን የሌላቸው ምናምን እነሱ እነሱ ላይ ነው focus መደረግ ያለበት community ው ካየዋቸው እኔ አሁን በዚህ በ East Coast ካሉ community ዎች ምንም practically ያላየሁት ነገሮች homeless ኦች ላይ ምንም አይነት focus የላቸውም። prevention ይሄ መከላከል ላይ ለምሳሌ ወጣቶች young people በአሁኑ ሰዓት drug ውስጥ በጣም በጣም በሚያሳዝን ሁኔታ ነው የምታገኛቸው። community ው ምንም አይነት like prevention እያደረጋል ምንም አይነት ይሄ የመከላከል ወጣቶችን ሄዶ እንደዚህ ነው የማድረግ እኔ financially ይሁን ወይ ደግሞ የእውቀት ጉዳይ ይሁን ምን ይሁን ምን ምን understand ላደረገው የማልችለው community ው እየተነቃነቅ ሌሎች community ዎችን እናያለን። የ Latino community ዎች አሉ። ብዙ አይነት ፕሮግራሞች አላቸው። ከህፃን ልጅ እስከ ሽማግሌ በቃ ጥሩ ጥሩ የሆኑ ነገሮች ያደርጋሉ። የሁሉንም community ብትሄድ ያደርግ እኛ ኮሚኒቲ ስትመጣ ግን በቃ የተወሰኑ ሰዎች ነው የሚረዱት። የተወሰኑ ነገር ነው የሚደረገው። ከዚያ የበለጠ መደረግ ይቻላል እና community ው as a community እኔ እውነቴን ነው fail አድርገናል፣ ወድቀናል። ትክክለኛ ስራ እየተሰራ አይደለም። community ው ግን ኃላፊነት አለበት። Ethiopian community ተብሎ በየትኛውም state ለተቋቋመ ኢትዮጵያኖችን ወክሎ በኢትዮጵያኖች አካባቢ ያለውን ችግር በጠቅላላ በቃ እንትን ማለት አለባቸው። እነኛን ችግሮችን take care ማድረግ አለባቸው። እነኛን ችግሮችን ማጥፋት አለባቸው። ግን እኔ ምን እንደሆነ ድክመታቸው እኔ እንደማየው ምንም community እንደሚገባው እየተንቀሳቀሰ አይደለም። እንደሚገባው community ተብሎ እንደተጠራው ይህ ምንም አይነት እንቅስቃሴ እያደረገ አይደለም። ያንን ችግር ነው ያየሁት እኔ even nine street ላይ Ethiopian community አለ፣ ሌላም community ያለ ይመስለኛል። እዛው nine street ላይ ደግሞ homeless ኦችን እናያለን። በስንወጣ ስንገባ አብረን ነው እየተገፋፋን ነው የምንሄደው። community ው የኢትዮጵያን አረንጓዴ ቢጫ ቀይ ባንዲራ ሰቅሎ ተቀምጧል። ከጎኑ ደግሞ homeless የሆኑ ወንድሞቻችንን እህቶቻችንን ደግሞ እናያለን። እኔ እኔ በግሌ አጋጥሞኛል እንደዚህ አይነት ነገር አንተም አጋጥመዋል። ዮናታን የሚያገኘው እንደዛ ነው እና ክፍተት አለ ክፍተት አለ። ይሄ መካድ የለብንም። ክፍተት አለ። እንግዲህ እንዴት ነው professional የሆነ ነገር መኖር አለበት። ከዚህ በፊት ሲሰሩት የነበረውን ነገር መለወጥ መቻል አለባቸው። structure ኣቸውን መለወጥ መቻል አለባቸው። እንዴት አድርገው መስራት እንዳለባቸው ወይንም restructure ማድረግ አለባቸው ብዬ ነው የማስበው ድርጅታቸውን። ሌላው እንደዚህ ለምሳሌ homeless የሆኑ ሰዎች ወንድሞች እህቶች በአካባቢያችን ወገኖቻችን አሉ እና እንደው ከዮናታን ሁኔታ እንኳን ተነስተን ስናየው ምንድን ነው የሚያስፈልጋቸው? ገንዘብ ነው? ሀሳብ ነው? የማቴሪያል እርዳታ ነው? ጊዜ ነው? ምንድን ነው እንደው በአንተ እይታ ምንድን ነው የሚያስፈልጋቸው ብለህ ታስባለህ? እኔ እኔ እንደሚመስለኝ መጀመሪያ ጊዜ ነው። በቃ እነኚህ ሰዎች ፍቅር ነው ነው አለውል የሚላቸው ሰው በቃ እውነተኛ የሆነ ሰው ወገናዊነት የሚሰማው ማንም ኢትዮጵያዊነት የሚሰማው ወገኔ ነው ብሎ የሚሰማው ከገንዘብ ይበልጥ እነኚህ ሰዎች አሚን እንደውም እኮ የምንኖረው አሜሪካን ሀገር አሜሪካን ሀገር ሶርሱ አለ መንግስት ያስቀመጣቸው shelter ኦች አሉ። መንግስት ያስቀመጣቸው ምግብ መብያ ቦታዎች አሉ። መንግስት ያስቀመጣቸው ነጻ ሕክምና አለ። ግን እነኚህ ሰዎች የሚወስዳቸው ሰው encourage የሚያደርጋቸው ተነሱ የሚላቸው ሰው ያል ችግሩ አሁን ያለው በቃ ጊዜ ነው። የሚያስፈልጋቸው ነገር ምንድን ነው ብትለኝ ጊዜ የሚሰጣቸው በቃ ወገንነት ተሰምቶት community ም ይሁን individual ም ይሁን ለእነኚህ ሰዎች በቃ ዋና ዋን የሆነ በቃ በቃ ከአንድ ሰው ጋር እኔ አንድ ሰው እኔ ብቻዬን አንድ ሰው እችላለሁ። አንተ አንድ ሰው ትችላለህ። ሌላው አንድ ሰው ይችላል። homeless ኦቹን ብትቆጥራቸው በእጅ የሚቆጠሩ ሊሆኑ ይችላሉ። ሰላሳ አርባ ሀምሳ ሊሆኑ ከመቶ አያልፉም ነው። እኛ ግን ብዛታችን በዋሽንግተን ዲሲ ይሄን ያህል ሺ አለ ተብሎ ይባላል። አሁን ምንድነው ህዝቡ አንድ ላይ አልመጣም። እኔ አሁን understand ያደረኩት ነገር ለምሳሌ ዮናታን ሞቶ ለሱ ገንዘብ collect በማደርግበት ሰዓት ሰው ለመርዳት አይፈልግም አይደለም ሲረዳ አይቻለሁ ገባ ግን ምንድነው አንድ ሊያምኑበትና ሊረዱ የሚችሉበት ጥሩ የሆነ መንገድ ከተከፈተላቸው ሊረዱ ይችላሉ። ኑ እርዱ ብሎ መንገድ community ውን ይሄን እያደረገ አይደለም። community ው ይሄን እየሰ ስለዚህ እነኚህ ሰዎች የሚያስፈልጋቸው ነገር ቢኖር ከምንም በላይ መጀመሪያ ጊዜ ነው። በቃ እኔ ጊዜን ሰጥቼ ከአንድ homeless ጋር ቁጭ ብዬ ከአንድ ጎዳና ተዳዳሪ ጋር ቁጭ ብዬ በቃ ምንድን ነው ችግሩ፣ ያንን ማዳመጥ ወንድማ የሆነ ፍቅር እህታ የሆነ ፍቅር ሰጥተን በቃ ቁጭ ብለን አውርተን ከዛ በኋላ ነው የምትረዳው እኮ። አንድ ሰው ምን እንደቸገረው ካላወቅ ልትረዳው አትችልም። አትችልም። አዎ ምን እንደሚያስብ ባክግራውንዱን ማወቅ አለብን። ምን እንደሚያስፈልግ ዝም ብለህ አንድ ብር ሰጥተው ከአንድ ብር መቶ ብርም ሰጥተው ብትሄድ ነገም ደግሞ ብር ይጠይቃል። ከዛ ይበልጥ ግን ምንድን ነው ላደርግለት የምችለው? ይሄ ሰው ለምንድን ነው የወደቀው? መውደቂያው ምንድን ነው? እንዴት መነሳት ይችላል? ነች ሁሌ አምስት ብር አስር ብር እየሰጠህ ብታልፍ ያ ጥሩ አይደለም ነው። ሰው ይወድቃል ይነሳልም፣ እንደዛ ያለ ነው እና ያንን ነው የማየው። ትክክል ያ ጊዜያዊ መፍትሄ ሊሆን ይችላል። ምናልባት የእለት ቁርሱን ወይም ምሳውን መቢያ ሊሆን ይችላል። ግን ዘላለማዊ መፍትሄ አይደለም። ለተወሰነች ጊዜ ምናልባት የተወሰነች ችግር ብቻ ነው የምትቀርፈው። ይሄ ጉዳይ አንተን በጣም እንደነካህ አውቃለሁ አሳስበሃል። በተለይ የልጁን ታሪክ የሰማ ሁሉ በጣም እንደተነካ እርግጠኛ ነኝ። እኔ በግሌ በፊትም አውርተናል። አሁንም ስሰማውን በጣም ነው እያዘንኩ ነው። ይህንን ቃለ ምልስ ማድረገው ግን በዚህ ጉዳይ ላይ አንተ ከዚህ ሌላ step ሄደሃል። ይህንን በመነሳት ይህንን ጉዳይ በመመርኮዝ ራስህ አንድ እንቅስቃሴ እያረክ ነው እና Love in Action ይመስለኛል የጀመርከው ድርጅት አለ። ስለዚህ ድርጅት እስኪ አላማና ተግባር ምን እንደሆነ እንዴት እንዳነሳሳ እንደገና ብትነግረን ና እስካሁን ድረስ ምን ያህል step እንደሄድክ እስኪ በዚህ ጉዳይ ላይ አንዳንድ ነገር ብንል ምን ይመስልሃል? yeah አሁን ያው በዚህ በዮናታን ሞት በተነሳሽነት My Love in Action ፍቅር በተግባር My Love in Action የሚል organization አቋቁሜ ያው ከሌሎች ሰዎችም እየረዱኝ ነው። እኔም በሆንም ጀማሪ እኔም በሆንም ግን ስራውን አብረን እየሰራን ያለን ገና መቋቋሙ ነው እና የአላማችን በሁሉም state ለመሄድ እና በእኛ community ውስጥ ለውጥ ለማምጣት ነው። እንዲህ አይነት ነገር በቃ እንዳይፈጠር ሰው homeless ን መርዳት ብቻ ሳይሆን homeless ከመሆኑ በፊት ያሉት symptom ኦች ሰው ለምንድን ነው ለምሳሌ ወደዚህ ሀገር ሲመጣ አሁን ትልቁ ለ homeless ነት ለእኛ community ውስጥ የመውደቁ ነገር ምንድን ነው? ትልቁ ዋናው ዋናው problem ወደዚህ ሀገር ሲመጡ ከ culture ጋር adapt ለማድረግ የሚያደርጉት ፍጭት ነው። የሚያደርጉት ነው ትግል ነው። እንደገና ደግሞ ከቋንቋ ጋር ያለ ትግል ነው። loneliness ዘመድ ቤተሰብ አገር ነው የተመጣው እዚህ ብቸኝነት ነው። እነኚህ ነገሮች እንዳይፈጠሩ አንድ አዲስ ሰው ሲመጣ በቃ የምናቋቁመው group አለ አሁን እየተቋቋመ ያለ ያ group ሄዶ ያንን አዲስ ሰው ይዞ አገር ማስለመድ፣ ስራ መፈለግ፣ information፣ አንዳንድ ነገሮች በቃ ነው የሰው ልጅ በቃ እንዳይወድቅ እንደዚህ እና የተከፈተ በር አዘጋጅተን ማንም ችግር ያለበት ሰው ወደዛ መጥቶ ያንን ችግሩን መቃኝ ነው ልንረዳው አቅማችን በቻለው መንገድ ያንን ለመርዳት ነው አላማችንና ፍቅር በተግባር ማይላቨን አክሽን የሚለው organization አሁን እዚህና ሎስ አንጀለስ ነው practice የዛ ወጣቶችን እንግዲህ አላማው ምንድን ነው? ያው feed homeless የሚል አለ። ያው homeless ኦችን መመገብ እንዲሁም ደግሞ እንግዲህ የሚቀጥል ነው mental illness ያለባቸውን education education prevention ላይ ለምሳሌ በ drug ውስጥ በተለያዩ ሱስ ውስጥ ያሉትን ሰዎች እንዴት መውጣት እንደሚችሉ እንዲሁም ትምህርት ቤት መመለስ ከቻሉ ትምህርት መማር የሚፈልጉ እንደዛ አይነት ፕሮግራም፣ information immigration information ይሆናል። ምንም አይነት information ሲፈልጉ እኛ ጋር መጥተው እንዲያገኙ፣ mm-hmm. uh, ለምሳሌ ስራ ለወደፊት ስራ ሲፈልጉ ስራኛ ማግኘት እንድንችል ለእነሱ እና የተለያዩ ነገሮችን ያንን ለመስራት ነው እንግዲህ ይሄ organization የተቋቋመው። ገና መቋቋሙ ነው። ብዙ ነገር የሰራ ነው። በዚህ ውስጥ እንግዲህ ያው board members ምናምን እያቋቋምን ነው። ብዙ ሰዎች join እያደረጉን ነው። ልምት የለውም። ማንም ሰው board member ሆኖ መግባት ይችላል። የሆነ ነገር ነው። ስራው እንዲከናወን ነው የምንፈልገው። እውቀት ያላቸው ሰዎች፣ ልቡ ያላቸውን በዚህ ነገር ላይ የተነኩ ሰዎች ማድረግ የሚፈልጉ we welcome them ማንም ሰው መጥቶ join ማድረግ ይችላል እና ያንን ያንን ነው ማድረግ የምንፈልገው። ገና መጀመሩ ነው። እንግዲህ ውጤቱ ያማረ ይሆናል ብለን በለውጥ ለማሳ አሁን በእጃችን ላይ እንኳን አጠገባችን እኔ ቀን በቀን የማናገራቸው መንታል የሚያማቸው ሰዎች አሉ፣ ሆምለሶች አሉ። እነኚህ ሰዎች እንግዲህ አሁን ክረምት ነው፣ አሁን ብርድ እየመጣ ነው ሲል ውጪ ናቸው። እኔ እናንተ ገብተን እየተኛ ነው፣ ሌላው ሰው እየተኛ ነው። እነኚህ ወገኖቻችን ናቸው። በቃ ይሄ ለዘመናት ነው። አሁን ምንድነው ችግሩ? ሆምለሱ እየጨመረ መጣ። ይሄ ጎዳና ተዳዳሪ mental የአእምሮ በሽታ ያላቸው እየጨመረ ሲመጣ normal ሆነብን። በቃ እንደ regular life ነገር አድርገን መቁጠር ጀመረን በቃ እና ምን becomes normal ለሁሉም ሰው እና መርዳት እንዳለብን ረስተነዋል። no እነኚህ ሰዎች መረዳት አለባቸው። በቃ ወገናዊ የሆነ ፍቅር ልንሰጣቸው ይገባል። እና My Love in Action እንግዲህ ያው ትርጉሙም ፍቅር በተግባር ነው። እውነተኛ ፍቅር ካለን በተግባር ነው። አንድን ሰው I love you ከምትለው ነው show ም ነው ከመናገር ማሳየት ማለት ነው። እና እንግዲህ አላማችን ይሄ ነው። በይበልጥ ነው እስር ቤት ሄደን እስር ቤት የታሰሩ ነው visit ማድረግ ነው። ከዛ ሲወጡ ደግሞ ሌላ life እንዳላቸው ማስተካከል እንደሚችሉ እነሱም ደግሞ በር መክፈት ነው። እንደዛ እንደዛ አይነት ነገሮች ነው እንግዲህ ያሰብ ነው። በጣም ጥሩ ነው። በጣም ጥሩ ነው። አሁን ከምትነግረኝ አንጻር ሳየው በጣም ሰፊ የሆነ እቅድና አላማ ነው ያላችሁ ና ብዙ ብዙ ነገሮችን ነው የያዘው። ይሄ እንግዲህ በአንድ ሰው በሁለት ሰው የሚሰራ አይደለም። የብዙ ሰዎችን ጥረት ይጠይቃል። ብዙ ሰዎችም involve ማድረግ ይኖርባቸዋል። ከዚህ በተጨማሪም ሌላ ሌሎች ለምሳሌ non profitable የሆኑ ድርጅቶች ቤተ ክርስቲያን ሊሆን ይችላል። እንደዚህ ሂማኒታሪያን የሆኑ ድርጅቶች ጋራስ ግንኙነት እያደረጋችሁ የምትረዱበትን መንገድ ያመቻቻቸው structure አለ ወይ? አሁን እንግዲህ ያው አንዳንድ ቤተ ክርስቲያኖች በነገሩ ሊረዱን እንደሚችሉ ቃል ገብተውልናል። የሚችሉትን ከምንም በላይ ያው ቤተክርስቲያኖችም ያው የ community ጥርቃሜ ነው። ለ community ው at least announce ቢያደርጉልን እንዲህ አይነት ድርጅት አለ እንርዳ ምናም ብለው እንዲነግሩልን እንትን እያለን ያው እንዳልኩ ገና መወለዱ ነው ይሄ organization ገና መቋቋሙ ስለሆነ ብዙ ነው ስራዎች አሉ እየሰራን ነው። እነ voluntary ነው Everybody ሁላችንም voluntary ነው financially ቢጠይቀን ምንም አይነት financially የለንም። ከኪስ እያወጣን ነው የምንሰራው። አሁን ለጊዜው ተቋቁሞ ምንም አይነት ገና ሰዎች አንደኛ ሰውን በደንብ አላወቀም organization ኣችንን፣ ሁለተኛ እኛም ምንም አይነት income የለንም። እንግዲህ እንትን infrastructure ኡን አስተካክለን ያው ሰውን እርዳታ እንዲረዳን ለማድረግ ነው እና አሁን እያደረግን ያለነው ነገር እስኪ ልጃችን እጆቻችን ላይ አጠገባችን፣ ጎናችን homeless ኦች የተጎዱ ምናምን አሉ እነሱን ለመርዳት አይ ነው ቅድሚያ የምንሰጠው ነገር አለ። አሁን ቅድሚያው ምንድን ነው ብትለኝ፣ ዛሬ ሄጄ ያናገርኩት አንድ homeless አለ። እሱ ቅድሚያዬ ነው። አጠገባችን ያሉ ሰዎች እነሱን እነሱን take care አድርጎ እነሱን እንደገና የሚቻለውን እርዳታ ማድረግ ነው እና እንግዲህ እንዳልኩ ማንም ሰው join ማድረግ ይችላል። ገብቶ መስራት ይችላል። እውቀት ያላቸው ሰዎች እንፈልጋለን። በዚህ area graduate ያደረጉ አሉ። አሁን ኔትወርኩን እየዘረጋን ያለ ዶክተሮች የዶክተር ብዙ ዶክተሮችን መንታል ላይ እንትን ያሉ እነሱን voluntary በ community ያችን ውስጥ እንዲሰሩ ነው እየጠየቅን ያለ ነው። በዚህ area ላይ ብዙ እውቀት ያላቸው ሰዎች አሉ። እነሱን ነው እያመጣን join እንዲያደርጉን እንግዲህ በየቦታው እየሄድን እየጠየቅን ነው። ያው ቤተ ክርስቲያኖችም ደግሞ እንደሚረዱን አንዳንዶች ቃል ገብተውልናል። የበለጠ ደግሞ ሁሉም እንደሚረዱን እርግጠኛ ነን። okay okay፣ በጣም ጥሩ ነው። ከዚህ ጋር አያይዤ ልጠይቅ የምፈልገው ነገር በአንድ አካባቢ የተወሰነ አይደለም የእናንተ እንቅስቃሴ ማለት ነው። ለምሳሌ በቨርጂኒያ ወይ በዋሽንግተን ዲሲም ሳይሆን በሌላም state ቢኖር ወደ ሌላም state reach out ለማድረግ የዘረጋችሁት ኔትወርክ አለ። ለምሳሌ ሚኒሶታ ሊሆን ይችላል ወይንም ካሊፎርኒያ ሊሆን ይችላል። እንደዚህ እንደዚህ አይነትስ ነገር ታስባላችሁ ወደፊት ወይስ በተወሰነ አካባቢ ነው የሚወሰነው? even በአሜሪካም ደረጃ ሳይሆን በአረብ ሀገሮችም አሁን ብዙ ወገኖቻችን አሉ ወይ ወደ ሀገራቸው አልተመለሱም ወይ እየተሰቃዩ ነው ያሉት። ምልህ እንደው እንደዚህ አይነት ሰፋ ያለ ራዕይ ያለ ወይ ማለት ነው? አዎ አንዱ እንግዲህ እቅዳችን አሁን ያው መቼም ስትጀምር ያው ከቤትህ ነው የምትጀምረው ከአካባቢ ምናምን። አላማችን የአንድ አመት የአምስት አመት የአስር የሀያ አመት ፕላኖች አሉን፣ እቅዶች አሉን። አሁንም እንዳለ እዚህና ሎስ አንጀለስ እንዲሁም ሲያትል፣ አሁን ደግሞ ሌሎች group እየፈጠርን ነው በዚህ በማይ ላቭ ኢን አክሽን ፍቅር በተግባር እንትን ውስጥ እና አላማችን ወደ ውጭውም ለመውጣት ነው። ኢትዮጵያን ባሉበት ወገኖቻችንን ለመርዳት ነው። specially በ Middle East አሁን አረብ ሀገር ያሉ ወገኖች አሉ። ወደ ሀገር መመለስ አልቻሉም። ምንም የላቸው ከሀገር ወጥተዋል። homeless ሆነዋል። ሴቶች እህቶቻችን ወጣት የአስራ ስምንት የአስራ ዘጠኝ አመት ልጆች የሀያ አመት ልጆች መንገድ ላይ የማንም መጫወቻ ሆነዋል። ግማሾቹ አይምሯቸውን ስተው ወድቀዋል። ምናምን ከዚህ ወጣ ብለን አረብ ሀገር መሀል መሀል እህትና ወንድሞቻችን ወድቀዋል። እነሱንም ሄደን approach ለማድረግ ነው። እነሱንም reach ለማድረግ ነው እነሱንም ለመርዳት ነው አላማችን። ግን አሁን ዛሬ ያንን እዛ ለመድረስ ዛሬ የምናደርጋቸው ብዙ ነገሮች አሉ እና እንግዲህ እነ ሎንግ ተርም አላማችን ወደዛ ነው ለመውጣት ነው። ሌላም በየቦታው በዓለም አቀፍ ባሉ ኢትዮጵያኖች ላይ እርዳታ ለማድረግ ነው። ያ ሁሉ ብዙ እንትኖች አሉ፣ ድርጅቶች አሉ ኢትዮጵያ ውስጥ የሚረዱ ብዙ አሉ። ግን ኢትዮጵያ ውስጥም የሚረዱት ኢትዮጵያውያኖች ናቸው። ከኢትዮጵያም ስለወጡ የግድ ሰው አይወድቅም፣ ሰው ይወድቃል። እና እኛ ሰዎች still ኢትዮጵያዊ ናቸው። ስለዚህ አሁን ኢትዮጵያዊ የሆነ የእኛ ወገንነት እርዳታ ያስፈልጋቸዋል። እኛ ኢትዮጵያም የምንረዳው ኢትዮጵያውያኖቹን ነው። ከኢትዮጵያ የሚወጡትንም እነኛን ሰዎች ደግሞ አይዞ ተነስ ማለት የእኛም ግዴታ ነው እና ያንንም ነው እንግዲህ በአላማችን ወደፊቱ እሱንም ማድረግ ነው። በጣም ጥሩ ነው። ይሄንን የሚሰሙ አድማጮቻችን የዛሬውን ቃለ ምልልስ መርዳት ቢፈልጉ ተጨማሪ መረጃ ቢፈልጉ እንደገና ምናልባት አንተንም contact ማድረግ ቢፈልጉ በምን በምን መንገድ ነው ልትገኝ የምትችለው? ለምሳሌ website አለ ወይ ወይም የስልክ እንትን አለ ወይ ምንድን ነው ፌስቡክ ላይ ነው እንዴት ነው ሊያገኙ የሚችሉት አሁን ምናልባት ይህንን ድርጅት እኛም join እናደርጋለን አብረን መስራት እንፈልጋለን የሚሉ ይኖራሉ ብዬ አስባለሁኝ እና በምን መንገድ ነው ሊያገኙ የሚችሉት ከድርጅቱ ጋር ተጨማሪ መረጃ እንዴት ነው የሚያገኙ ያው እንግዲህ እንትና ወደ እኛ ጋር member ለመሆን በምንም በምንም መንገድ member ለመሆን my love in action dot org my love in action dot org ብለው website ኣችን ላይ ገብተው እዛ member የሚለውን click አድርገው member መሆን ይችላሉ። financially ም support ሊያደርጉ ለሚያስቡ እዛው ላይ donation የሚል አለ። donation button አለ። ያንን አድርገው የሚችሉትን support ሊያደርጉን ይችላሉ። member መሆን ይችላሉ። እኔ ብዙ አይነት አስተያየቶች ሊሰጡን ይችላሉ። በስልክ ቁጥር ደግሞ ከፈለጉ አሁን ለጊዜው ያለን ቁጥር ትሪ 233 ሰቨን five zero ነው። ኢሜይል ማድረግ ከፈለጉ ደግሞ እዛው ላይ website ኡ ላይ ሄደው ኢሜይል ማድረጊያ አድራሻ አለ ወይም love at my love in action dot org ብለው ቢገቡ ያገኙናል። P.O. Box አለን። ፒዮ ባክስ ቁጥራችን one four two one four Silver Spring Maryland two zero nine one one ነው። one four two one four Silver Spring Maryland two zero nine one one ነው እና በፈለጉት መንገድ በይበልጥ በቃ በአጭር መንገድ ማግኘት ቢፈልጉ website ኣችን ላይ ነው። እንዲሁም ደግሞ ፌስቡክ ላይ group አለን my love in action የሚል type አድርገው join ማድረግ ይችላሉ። my love in action group አለ። እዛ ገብተው ብዙ ሰዎች አሁን በጣም ፌስቡክ ላይ ጥሩ ፓዚቲቭ የሆነ ነገር እየነገሩ ነው፣ join እያደረጉ ነው። ማንም ሰው ገብቶ join ለዚህ ለተቀደሰ አላማ ማንንም welcome እንላለን እና we need የሰው እርዳታ ያስፈልገናል። በጣም ጥሩ በጣም ጥሩ ነው ዛክ፣ በጣም ነው ስለነበረ ነው ውይይት። አድማቻችን ከ love in action ፍቅር በተግባር መስራችና አስተባባሪ ጋር ከዘካሪያስ ግዛው ጋር ያደረግነውን ውይይት በዚህ እናበቃለን። አሁን ዛክ እንዳለው ስለዚህ ድርጅት ተጨማሪ መረጃዎችና ሀሳቦችን ለማግኘት በ website ኣቸው መግባት ችላላችሁ my love in action dot org እንደውም በፌስቡክ መግባት ትችላላችሁ። ከዛ በመነሳት እንግዲህ ተሳታፊ የምትሆኑበትን መንገድ የተመቻቸ ስለሆነ ድረገጽ በመሄድ መረጃዎችን ማግኘት የምትችሉ መሆናችሁን እየገለጽን በሚቀጥለው ጊዜ በተመሳሳይ ፕሮግራም እስከምንገናኝ ድረስ ቸር ጠመን በድጋሚ ዘካሪያስ ግዛውን በእናንተ ስም አመሰግናለሁ። ዛክ እግዜር ስጥልኝ ስለነበረ ጊዜ በጣም አመሰግናለሁ። በዚህ ሙዚቃ እንለያያለን።